ራዲዮ ነጋሽ የኢትዮጵያ ሙስሊሞች ድምጽ ነው። በታሪክ ምሁሩና የመብት ታጋዩ ዲን ጀበል የተጻፈው የኢትዮጵያ ሙስሊሞች የጭቆናና የትግል ታሪክ የሚለው መጽሐፍ ትረካ ክፍል ሁለት ይቀርብላችኋል። ዛሬ የመጽሐፉን መቅደም እናገባድዳለን። የኢትዮጵያን ሙስሊሞች የጭቆናና የትግል ታሪክ ከአህመድ ዲን ጀበል መቅድም ክፍል ሁለት ረካ የተዛባ ትርጓሜና ስህተትን የማራባት ችግር ሌላው የኢትዮጵያ ድርሳነ ታሪክ ትልቁ ችግር ትርጓሜ ላይ የሚያጠነጥን ነው እስካሁን የዳሰስነው እውቀትን የመወሰን ዓላማ ያለው የታሪክ አጻጻፍ ስልት ከትርጓሜ ሊቆጠር የሚችል ነገር ቢኖርበትም በኢትዮጵያ ድርሳነ ታሪክ ውስጥ በተለይ ሙስሊሞችን ከመሳል አኳያ ትርጓሜ የራሱን ሚና ስለሚጫወት ይህንን ለብቻው ማየት ያስፈልጋል። በኢትዮጵያ ድርሳነ ታሪክ ውስጥ ለነገሮች የተዛባ ትርጓሜ መስጠት ነገሮችን በተሳሳተ መንገድ የመረዳትና ይህንኑ የተሳሳተ ግንዛቤ የማራባት ችግር በስፋት ይታያል። መጠነ ሰፊው የኢትዮጵያ ታሪክ አገሪቱን ከአንድ ሃይማኖት በተለይም ከኢትዮጵያ ኦርቶዶክስ ተዋህዶ ሃይማኖት ጋር ብቻ አቆራኝቶ ያቀርባል። ክርስትና የኢትዮጵያ ታሪክ አብይ ክፍል ተደርጎም ይሳላል። ክርስትና በተለይም የኢትዮጵያ ኦርቶዶክስ ቤተክርስቲያን በኢትዮጵያ ታሪክ ውስጥ አብይ ቦታ እንዳላት አይካድም። ችግሩ በኢትዮጵያ ታሪክ ውስጥ ለክርስትና የተሰጠው አብይ ስፍራ በዚህች ኢትዮጵያ አብይ ቦታ ያላቸው የሌሎች ሃይማኖቶችን ታሪክ በመጨፍለቅ ላይ የተገነባ በመሆኑ ነው። ይህ የታሪክ ስዕል የመንግስታትንም ሆነ የሃይማኖቶች ታሪክ የህዝቦች ታሪክ የመሆኑን አብይ እውነታ የዘነጋ ወይንም የካደ እንደሆነ በእርግጠኝነት መናገር ይቻላል። ኢትዮጵያዊ ሙስሊም ክርስትና የኢትዮጵያ ታሪክ አብይ አካል የመሆኑን እውነታ በውል ስለሚረዳ እንደ ኢትዮጵያዊነቱ ይህን ታሪክ በኩራት መጋራት አይቸግረውም። ነገር ግን ይህን ታሪክ ይጋራ ዘንድ የእርሱ ታሪክና ታሪካዊ እሴቶች መጨፍለቃቸውን፣ መዘለላቸውንና መጠርሽታቸውን ይሁን ብሎ መቀበል እንደሚያዳግተው ማንም ጤነኛ አእምሮ ያለው ሰው ይረዳዋል። ከዚህ ጋር ተያያዥ የሆነው በሊቃኑ የተቃኘው የኢትዮጵያ ድርሳን አይነተኛ ገጽታ የኢትዮጵያን ህብረ ቀለማዊነት የመካድ ዝንባሌ ነው። በልሂቃኑ ድርሳን ኢትዮጵያ የብዙ ብሔር ብሔረሰቦችና ህዝቦች ሀገር የመሆኗ እውነታ ደብዝዞም ጥቂት ብሔረሰቦች እንዲጎሉ ተደርገዋል። ኢትዮጵያ የተለያዩ ሃይማኖቶችና ባህላዊነቶች ተከታይ፣ የተለያዩ ቋንቋዎች ተናጋሪ፣ የተለያዩ ባህላዊ እሴቶች ያሏቸው ህዝቦች የሚኖሩባት ሀገር መሆኗ እውነት ሆኖ ሳለ የሊቃኑ ድርሳን ስለ አንድ ሃይማኖት፣ ስለ አንድ ብሔርና ቋንቋ፣ ስለ አንድ ብሔር ባህላዊ እሴቶች እጅግ አጉልቶ ያትታል። ሌላው በተለይ ከእስላምና ሙስሊሞች ጋር በተገናኘ በሊቃኑ ድርሳን ላይ የሚታየው ቅኝት የታመኑ የታሪክ ጥናት መረጃዎች ከሚያስረዱት በተቃራኒ እስላም ወደ ኢትዮጵያ ከጊዜ በኋላ የመጣ መጣ ሃይማኖት እንደሆነ ወይንም የኢትዮጵያን አንድነት የሚያናጋ አደገኛ ሃይማኖት እንደሆነ ተደርጎ ይሳላል። ለምሳሌ እስላምን በኢትዮጵያ ርዕስ አድርገው ከተጻፉ የታሪክ መጽሐፍት ውስጥ በስፋት የሚታወቀው የታሪክ ምሁር ጄ ስፔንሰር ተርሚንግሃም የጻፉት Islam in Ethiopia አበይት ታሪካዊ ክስተቶችና ወቅቶችን ከቦ የተጻፈ መሆኑ እንዳለ ሆኖ እንደ ርዕሱ እስላም በኢትዮጵያ ታሪክ ውስጥ ያለውን ስፍራ የሚያሳይ ከመሆኑ ይልቅ እስላም ለኢትዮጵያ እንዴት አደጋ እንደሆነ ለማሳየት የሚሞክር መጽሐፍ ነው። የመጽሐፉ አጠቃላይ ቅኝትና መልእክት ክርስቲያን ኢትዮጵያ እንዴት ለብዙ ዘመናት በሙስሊሞች አደጋ እንደተጋረጠባት ለማሳየት ነው የሚሞክረው። የኢትዮጵያ ሙስሊሞች ገጽታ በሊቃኑ ድርሳናት ውስጥ የኢትዮጵያ ሙስሊሞች የውጭ እስላማዊ ኃይሎች ወኪል ተደርገው ነው የተሳሉት። በሊቃኑ የተጻፉ ብዙዎች የታሪክ መጻሕፍት የኢማም አህመድ ኢብን ኢብራሂምን ዘመቻ ወረራ ብለው የሚጠሩት ኢትዮጵያዊነቱን በመካድ ነው። በታሪኳ በውጭ ወራሪ ኃይል በቅኝ ተገዝታ የማታውቀው ኢትዮጵያ በአንድ ወቅት ግራኛ አህመድ በሚባልና መሪ በነበረው የውጭ መንግስት ለ16 ዓመታት ተገዝታለች ማለት ነው። ከዚህ በላይ በተጠቀሰው መልኩ በኢትዮጵያ የእስልምናና የሙስሊሞች ታሪክ እንዲደበዝዝ፣ ቸል እንዲባል፣ እንዲጠለሽ አሊያም የተዛባ ትርጓሜ እንዲሰጠው ተደርጓል። ይህም የሆነው ቀደምት የኢትዮጵያ ክርስቲያን ነገስታት ሙስሊሙን ኢትዮጵያዊ ያገለለ ግልጽ የመድሎ ፖሊሲ በማራመዳቸው እና ይበልጡንም ዘመናዊ ትምህርት በኢትዮጵያ ከተጀመረበት ጊዜ ወዲህ ኢትዮጵያውያን ሙስሊሞች ከዘመናዊ ትምህርት በስልት በመገለላቸው ነው። ሙስሊሞችን ባገለለው ዘመናዊ ትምህርት ተጠቃሚ የሆኑት ምሁር ሊቃን የእውቀት ማምረቱ ሚና በዋነኝነት ተቆጣጥረው የአገሪቱን ድርሳን እጅግ ባመዛኙ በሰለሞናዊ ስሮ መንግስትና በስሮ መንግስታቱ የሲሶ መንግስትነት ድርሻ ካገኘችው የኢትዮጵያ ኦርቶዶክስ ቤተክርስቲያን ፍላጎት አኳያ በመቃኘታቸው ነው። አሁን ባለው ሁኔታ ችግሩን ለመለወጥ ጥረቶች መደረግ አለባቸው። ይህንን ለማድረግ ግን ሙስሊሙ ያለበት ዋነኛ ተግዳሮት ዛሬም የተማሩ ሊቃንን አለማፍራቱ ነው። ሌላው ችግር ደግሞ አሉ በሚባሉት ሙስሊም ምሁራን አካባቢ የሚታየው ራስን ያለማወቅ ወይንም የማንነት መመሰቃቀል identity crisis ነው። ሁኔታው በተለይ በትምህርታቸው በከፍተኛ ደረጃ በገፉ ሙስሊም ምሁራን ላይ ጎልቶ ይታያል። በዚህ ረገድ የተዛባውን ለማድረግ የጎበጠውን ለማቅናት ትልቅ አስተዋጽኦ ሊያደርጉ ይችላሉ የሚባሉ ሙስሊም ምሁራን የሚጠበቅባቸውን ያህል እያደረጉ ነው ለማለት ያስቸግራል። በኦሮሞ ምሁራን በ1970ዎቹ የተቋቋሙት የኦሮሞ ጥናትና ምርምር ተቋማት ለረጅም ጊዜ በሊቃኑ ተመስርቶ የቆየውን የኢትዮጵያ ታሪክ ቅኝት በጥያቄ ውስጥ መክተት እንደቻሉት ሁሉ ኢትዮጵያውያን ሙስሊሞችን መሰል ጠንካራ ተቋምን በመፍጠርና የተዛባውን የኢትዮጵያ ሙስሊሞችን ብሎም የኢትዮጵያን ታሪክ ማደስ ይኖርባቸዋል።